قُلْ إِنَّ الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم نسبة النعم إلى غير الله نسبة النعم ጸጋን ማስጠጋት ይላል ኢላ ገይሪላህ ከአላህ ውጪ ወዳሉ አካሎች ለማንም ይሁን የአላህ የአላህን ስብሓነሁ ወተዓላ ጸጋ ወይም አላህ የዋለልንን ጸጋ ወደ ሌላ ማስጠጋት ንስበቱ ኒዓሚ ኢላ ገይሪላህ ከአላህ ውጭ ወዳሉ አካሎች ማስጠጋት ይላል። ማለት ጸጋውን የዋለልን አላህ ነው፣ ግን ሌላ አካሎች እንደዋሉልን ማድረግ ማለት ነው። ሰበቀል ከላሙ አን ሑክሚ ንስበት ልመጠር ኢለል አንዋዕ ወልስትስቃኢ ቢሃ ሰበቀል ከላም ንግግሩን አሳልፈናል ይላል። አን ሑክሚ ኒስበቲል መጠር ዝናብን ማስጠጋት ፍርዱ ምን ይመስላል? ኢለል አንዋ አንዋ ከዋክብት ማለት ነው። ወልስትስቃኢ ቢሃ እንዲሁም ደግሞ ጠለቡ ሱቂያ ዝናብን መፈለግ ከከዋክብቶች ሸሪያዊ ፍርዱ ምን እንደሚመስል አይተናል። ወልከላሙ ልአን አሁን ላይ እንግዲህ የምናየው ንግግር ፊ ሁክሚ ንስበቲ ኒዓሚ ኡሙመን ኢላ ገይሪላህ አሁን የምናየው ምንድነው ፊ ሁክሚ ኒስበቲል ኒዓሚ ጸጋን ማስጠጋት ዑሙመን ጥቅል በሆነ መልኩ ኢላ ገይሪላህ ከአላህ ውጪ ወይም ደግሞ ከአላህ ውጪ ወዳሉ አካሎች ጸጋን ኒዓምን ማስጠጋት በሸሪያዊ ፍርዱ እንዴት ይታያል? ወልከላሙ ልአን አሁን ላይ የምናወራው ይላል ወልከላሙ ልአን አሁን ላይ የምናወራው ከላሙ ይላል ወልከላሙ ልአን ፊ ሑክሚ ኒስበት ኒዓሚ ጸጋን ማስጠጋት ማለት ነው ዑሙመን ጥቅል በሆነ መልኩ ኢላ ገይሪላህ ከአላህ ውጪ ወዳሉ አካላቶች ማስጠጋት ሸሪዓዊ ፍርዱ ምን እንዴት ይታያል? ኢነል ኢዕቲራፍ ማረጋገጥ ይላል ቢፈድሊላሂ الله سبحانه وتعالى يوالى لمن تقى وإنعامه فضل ترفات تقون والقيام بشكره أن يوم السن بما مسجن مكم من صميم العقيدة من صميم العقيدة كعقيدة صميم مستنيرة صميم مالت من محد وين خالص مالت ترتكالو عقيدة مستنيرة የሚመደበው ሚን ሰሚም አልዓቂዳ ጥርት ካለው አቂዳ ውስጥ ነው የሚመደበው ቢአነ ምክንያቱም መነሰበ ነሰበ ኒዕመተ ጸጋን ያስጸጋ ኢላ ገይሪ ሙሊሃ ኢላ ገይሪ ሙሊሃ ሙሊሃ ማለት ምን ማለት ነው? ሳሒቦ ማሊክ ግልጽ ነው። የዛ ነገር ባለቤትና አልሙንዒም ሙንዒምም ይባላል። ሙሊሃ ሲባል ማነው? አልሙንዒም ያንን ነገር የዋለው ማለት ነው። ወሁወ አላሁ ስብሓነ ያንን እንግዲህ የሰጠው ጸጋውን የሰጠው ማን ነው? ወሁወ አላሁ ስብሓነ ጥራት ይገባውና አላህ ስብሓነሁ ወተዓላ ፈቀድ ከፈረሃ እንግዲህ ከአላህ ውጪ ወዳለ አካል ወደ ማንም ይሁን ማስጠጋቱ ሰውየው ፈቀድ ከፈረሃ በእርግጥ ክዷታል። ዋሽረከ ቢላ በአላህ ላይም አጋርቷል ይላል። ዋሽረከ ቢላሂ ቢኒስበቲሃ እሷን በማስጠጋቱ ለገይሪሂ ከሱ ውጭ ወዳለ ከማን ውጪ ከአላህ ስብሓነ ወተዓላ ውጪ ወዳለ አካል በማስጠጋቱ ፈቀድ ከፈራ ክዷታል ነው። ቃለ ተዓላ ይህንን በማስመልከት አላህ ስብሓንሁ ወተዓላ ይላል ያዕሪፉነ ኒዕመተ አላህ የአላህን ስብሓንሁ ወተዓላ ጸጋ ያውቃሉ ثم ينكرونها ከዛም ምን ይሏታል ያስተባብሏታል ይላል ثم ከዚያም ينكرونها እሷን ምን ይላሉ ያስተባብሏታል ወአክሰሩሁሙል ካፊሩን አብዛኛዎቹ ደግሞ አክተሩሁሙል ካፊሩን አብዛኛዎቹ ምንድናቸው ከሃዲያኖች ናቸው ቃለ ባዕዱ ልሙፈሲሪን ከፊል ሙፈሲሮች ብለዋል ቃለ ባዕዱ ልሙፈሲሪን ከፊል ሙፈሲሮች ብለዋል ይህም በተመለከተ ያዕሪፉነ ያውቃሉ አነ ኒዓመ ጸጋ ምን ዕንድላህ ከአላህ ስብሓንሁ ወተዓላ ዘንድ እንደሆነ ያውቃሉ። ወአነ አላህ ወል ለዛ ነገር ደግሞ ጸጋውን የሰጠው አላህ መሆኑን ያውቃሉ። አለይህም በእነሱ ላይ ቢዛሊከ ወላኪነሁም ነገር ግን እነሱ ዩንኪሩነ ዛሊከ ግን ይህንን ምን ይላሉ? ያስተባብላሉ። አላህ እንደሆነ ይህንን ጸጋ ያለላቸው እያወቁ ያስተባብላሉ። ፈየዝዕሙነ ይገምታሉ፣ ይጠረጥራሉ አነሁም ወሪቱሃ አን አባኢህም ከአባቶቻችን የወረስነው ነው ይላሉ። የዝዑሙና ይሞግታሉ፣ ይጠረጥራሉ። አነሁም እነሆ እኮ እነሱ ወሪቱሃ አን አባኢህም ከአባቶቻቸው እንደወረሱት ነው የሚገምቱት የሚጠረጥሩት። ወባዕድሁም የቁል ከፊሎቹ ደግሞ ብሎ ይላሉ ለውላ ፉላኑን እገሌ ባይኖር ኖሮ አሉ ለውላ ፉላኑን እገሌ ባይኖር ኖሮ አሉ ለም የኩን ከዛ ወከዛ እንዲህ እንዲህ እንዲህ አይሆንም ነበር ይላሉ እገሌ ባይኖር ኖሮ እንዲህ እንዲህ አይኖርም ነበረ። ወባዕዱም የቁል እሱ ባይኖር ለም የኩን ከዛ ምንድን ነው ገብታችኋል መሰለኝ አይደለ? የቁል ለውላ ፉላን እገሌ ባይኖር ኖሮ ለም የኩን ከዛ ወከዛ እንዲህ እንዲህ እንዲህ አይኖርም እንዲህ እንዲህ እንዲህ አይሆንም ነበር ይላል። እሱ በመኖሩ ነው ይላሉ። ወባዕድሁም የቁል ከፊሎቹ ደግሞ ብሎ ይላሉ ሀዛ ቢሸፋዓቲ አሊሀቲና ይህንን ያገኘነው በአማልክቶቻችን ምልጃ ነው ይላሉ። ግልጽ ሰይድና ከድር ስለደረሰልን ነው። አብዱልቃድር ጀይላኒ ለሐጃችን ስለቆሙ ነው። የመሳሰለ ንግግሮችን ይናገራሉ። ዋዛ ይህ እንግዲህ ወሀከዛ እንደዚሁ ኩሉ من ينصب النعمه ጸጋን የሚያስጠጋ ሁላ ኢላ መን ዩዓዚሙሁ ኢላ መን ዩዓዚሙሁ ወደሚያለቀውና ወደሚያለቀው አካል ጸጋን አላህ የዋለለትን የሚያስጠጋ ሁላ እዛ ውስጥ ይገባል። ሚነል አባ ወደ አባቶች አባቶቻችን እኮ ናቸው ለዚህ ያበቁን ማለት ወልአሊሃ ወደ አማልክቶች ማስጠጋት አማልክቶቻችን ባይኖሩ ኖሮ ወላሽኻስ ወደ ግለሰቦች ማስጠጋት ያው እዛ ውስጥ ነው የሚገባው የተከለከለ ውስጥ ወይም ደግሞ ኒስበቱ ኒዓም ኢላ ገይሪላህ በሚለው ውስጥ ይገባል ነው። ሙተናሲን ሰዎች እንግዲህ ይህንን የሚፈጽሙት ሙተናሲን የረሱ ሆኖ ሙተናሲን ሲባል ብዙ ጊዜ የረሱ በመሆን ግልጸዋል። ሙተናሲን የሚለው የረሱ ሆነው ወይም ደግሞ እንደ ነርሳ ራሳቸው አልረሱትም። ግን ምንድነው ነው የሚባለው በአማርኛ የረሱ በመምሰል ማለት ነው። ሙተናሲነ የረሱ ሆነው ወይም ደግሞ የረሱ በመምሰል መስደረሃ ምኗን የዚች ጸጋን ምንጩን መስደረሃ ሰሒህ መስደሩሃ ሰሒህ ማለት ማለት ነው እውነተኛ ምንጯን ወልሙንዒም ጸጋውን የዋለውን አላህን በመርሳት ቢሃ በእሷ አለል ሐቂቃ በእውነቱ ማለት ነው። ወሁ አላሁ ስብሓነ እሱ ደግሞ አላህ ስብሓነ ወተዓላ ነው ትክክለኛ የዛች ነገር የዛች ጸጋ እውነተኛ ምንጭ ማለት ነው ለመገኘቷ ከማ አነ ባዕደሁም ከማ ልክ አነ ባዕደሁም ከፊሎቹ የንሲቡ ኒዕመተ ሰይሪ ሰይር ፊል ባህር በባህር ላይ ኒዕመተ ሰይሪ ፊል ባህር በባህር ላይ የመጓዝን ጸጋ እንደሚያስጠጉት ማለት ነው። ወሰላመቲ እንዲሁም በሰላም መጓዝ በባህር ላይ ፊ ኸጠሪ ከሚደርሰው አደጋ ኢለሪህ ወደ ምን ያስጠጋሉ? ወደ ነፋስ ወሐዝቂል መላሒ እንዲሁም ደግሞ ወደ ካፒቴኑ ጮሌነት ሀቅ ማለት ጮሌነት ማለት መላህ ካፒቴኑ ማለት ነው። በጣም ካፒቴኑ ጮሌ ስለሆነ ነው ለዚህ የደረስ ነው ይላሉ። ካፒቴን ግልጽ ነው መሰለህ፣ የመርከብ ሹፌር ማለት ነው። ፈየቁሉ ይላል ካነት ሪሑ ጠይባ ንፋሲቷ በጣም መልካም ስለሆነች ነው ምርጥ ጉዞ የተጓዝ ነው። ወልመላሑ ካፒቴኑ ደግሞ ሀቢቀን ጮሌ ስለሆነ ነው ብለው ይላሉ። ይህን የመሳሰሉ ይላሉ። ይህ እንግዲህ ከአላህ ስብሐነ ወተዓላ ውጪ ወዳለ አካል ጸጋም ማስጠጋት ስለሆነ የተከለከለ ነው ነው ማለት ምን ውስጥ ይገባል ንስበቱ ኒዓሚ ኢላ ገይሪላህ ወይም ደግሞ ኢላ ገይሪ ሙወሊሃ የሚል ወሚስለሁ ይህንን አምሳያ እንግዲህ አልዮም ዛሬ ማ የጅሪ አለ አልስነቲም እየፈሰሰ ያለውን ማየት እንችላለን ወሚትለሁ የእሱ አምሳያ ሊሆን ዛሬ ማየጅሪ እየፈሰሰ ያሉ ነገሮችን እያየን على ألسنة على ألسنة كثيرة በአብዛኛው ሰዎች ምላስ ላይ من نسبة حصول النعم من نسبة ማስጠጋትም حصول النعم የጸጋን መገኘት ማለት ነው ወንዲፋዒ አንቀሚ እንዲሁም የመጥፎ ነገር መወገድ اندفاع ማለት መወገድ አኒቀሚ የተለያዩ መጥፎ ነገሮች ኢላ መጅሁድ ልሑኩማት ይላል ኢላ መጅሁድ ወደ አደረጉት ታላቅ ጥረትና ግረት ማለት ነው ኢላ መጅሁድ መጅሁድ ማለት ማለት ነው ጁህድ ማለት ትግልና ጥረት አልሑኩማት በምኑ ወደ ምኖች ጥረትና ግረት ወደ ሁኩማት ሁኩማ ለምት ማለት የሀገሩ አስተዳዳሪዎች አውል አፍራድ ወይም የተለያዩ ግለሰቦች ባደረጉት ታላቅ ጥረት ነው ይህ ጥሩን ነገር ያገኘው ነው እንዲሁም መጥፎ ነገር የተወገደልን ብለው የሚሉ አዊ ተቀዱም ልዕልሚ አተጅሪቢ አዊ ተቀዱም ወይም ደግሞ ወደፊት ስለገሰገስን ነው አልዕልም በምን በእውቀት አተጅሪቢ ማለት የሙከራ የተለያዩ የሙከራ እውቀቶች ላይ ወደፊት ስለገሰገስን ነው ብለው ነው የሚያስቡት። ፈየቁሉነ ብለው ይላሉ መሰለን ተቀደመ ተቀደመ ጢብ ነዋ። ተቀደመ ጢብ ማለት የሕክምናው ዘርፍ ወደፊት ገስግሷል። እሱ ወደፊት ስለገሰገሰ ነው ይላሉ። ተገለበ ዐለል አምራድ የሕክምናው ዘርፍ ወደፊት ስለገሰገሰ ተገለበ አለል አምራድ የተለያዩ በሽታዎች ላይ ምን ማለት ችሏል? ማሸነፍ መግታት ችሏል ይላሉ። አው ቀዳ አለይሃ ወይም ደግሞ እሷን ፍጻሜ አድርጎላቸዋል ወይም ተቆጣጥሯታል ብለው ይላሉ። ግልጽ ነው። የህክምናው ዘርፍ ስለገሰገሰ ይላሉ። እንግዲህ እስቲ በየቀኑ ደግሞ አላህ አዳዲስ እንደዚህ አይነት ፉከራ ሲያበዙ የተለያዩ በሽታዎችን ህክምና በቀላሉ ሊገኝላቸው የማይችሉትን እየፈጠረ ነው አላህ ያለው ግልጽ የተለያየ በፊት እኛ ስሞች በተለየ በበፊት እንግዲህ እናትና አባቶቻችን የምትጠይቁ ሆድ ቁርጠትና ራስ ምታት ነው አብዛኛው። እኛ ገሰገስን እዚህ ላይ ደረስን ሲለው አዳዲስ ነገሮችን እያመጣ አሁን በተለይ ዓለማችንን እያመሰ ያለው ማለት ነው የካንሰር በሽታ በጣም አሳሳቢ ሁኔታ ላይ ነው። እሱን ደግሞ ሲሉ ሌላ እያለ እየተካ ነው አላህ Wa Ta'ala ማለት ነው። ወልመጅሁዳት አልፉላኒያ ወይም የገሌ ታላቅ ጥረት ባደረገው ታላቅ ጥረት እንዲደረስ ነው ይላሉ። ተቅዲ አለል ፈቅር በምን የድህነትም ፍጻሜ ፍጻሜዋ ይሆናል። እገሌ ባደረገው ጥረት ድህነት ፍጻሜዋ ይሆናል። ወልጀህል መሀይምነትም ግልጸዋለ ድህነትን ከስር ነቅሎ ለመጣል ምናምን የሀገራችን መፈክር ሆኖ ነበር አንድ ጊዜ አይደለም ያው እሱ ባመጣው ራእይ ምናምን እየተባለ የመሳሰሉት ማለት ነው። ግልጽ ነው። አላህ ስብሐነሁ ወተዓላ ፍጻሜ ይሁን ካላለ በስተቀር ማንም ሰው የአንድን ነገር ፍጻሜ ማምጣት አይችልም ማለት ነው። ወማ አሽባህ ዛሊክ ይህን የመሳሰሉ ሚነል አልፋዝ ቃላቶች አሉ አለት የጂቡ አለል ሙስሊም አየብተዒድ ከዚህ አይነት ቃላት ሙስሊም ሊርቅ ይገባል። እኛ ሰበብያ እናደርሳለን አይደል ሙሰቢቡ ማን ነው? አላህ በቂ ያን ሰበብ እንዲህ እንዲከሰት የሚያደርገው አላህ ነው። ዝም ብለን የመጣልን መለቀቅ አያስፈልግም ምላስ ላይ ማለት ነው። አየብተዒድ አንሃ ወየተሐፈዝ ሚንሃ ከእሷ ሊጠባበቅ ይገባል። ጋየተ ተሐፉዝ ልክ የደረሰ መጠባበቅ وأن ينصب النعم إلى الله وحده ولا الله بيتا تقال الناس تقى يقبل ويشكره لا مسجن يقبل عليها وما يجري እየተከሰተ ያለው እየፈሰሰ ያለው አላ ባዕድ መክሉቂን በከፊል ፍጡራኖች ላይ እየተከሰተ ያለው አፍራደን አው ጀማዓተን በተናጠል በግለሰቦች ዘንድም ይሁን أو جماعة ወይም ደግሞ በቡድንም ቢሆን ምን አልመጅሁዳት የተለያዩ ጥረቶች إنما هي أسباب እሷ እኮ ምንድነች ሰበብ ሰበቦች ናቸው ቀጥ ትስሚር ወቅት ላ ትስሚር እነዛ ጥረቶች ምን ሊሉ ፍሬ ሊያስገኙ ይችላሉ ወይም ደግሞ ፍሬ ላያስገኙ ይችላሉ። وهم እነሱ يشكرون። እነዚህ የተለያየ ግኝቶችን በሕክምናውም ዘርፍ በተለያየ ነገር ጥረት የሚያደርጉ ሰዎች ይመሰገናሉ። አላ ቀድሪ ማ በደሉሁ ላደረጉት ምን ጥረት ወላኪን ላ የጁዙ ኒስበቱ ሑሱል ነታኢጅ ወላኪን ነገር ግን ላ የጁዙ አይበቃም ኒስበቱ ሑሱል ነታኢጅ የተለያዩ ነገሮችን ውጤት ማግኘትም ማስጠጋት አይቻልም ኢላ ኢለላህ ሱብሓነሁ ወደ ማን እንጂ ወደ አላህ። ምክንያቱም ያንን እንዲያስገኙ አቅል የሰጣቸው ማን ነው? አላህ። ትልቁ ነገር ሊታወቅ የሚገባ ያ ነው። አላህ ነው ይህንን አቅል የሰጣቸው። ያንን አቅል አስተሳሰባቸውን አላህ ስብሓነ ወተዓላ ቢነሳቸው ይሄ ነገር ሊከሰት አይችልም ማለት ነው። ሊኩል ሸይን ሰበብ አለ። እያንዳንዱ ነገር ምን አለው? ሰበብ አለው። እነሱን ሰበብ ስላደረገ ነው እንጂ ሙሰቢቡ መረሳት የለበትም ነው ናም ፈጠንኩኝ ወይስ ጥሩ ነው አይደል? ኸይር ወቀድ ዘከረ አላሁ ፊ ኪታቢሂ ልከሪም አላህ በተከበረው ያኔ ኪታቡ ቁርአን ላይ አላህ አውስቷል። አናቅዋሚን ስለ ህዝቦች አንከሩ ኒዕመት አላህ የእሱን የአላህን ስብሓነ ወተዓላ ጸጋ ያስተባበሉ ወነሰቡ ማ ሐሰሉ ወነሰቡ ያስጠጉ ማ ሐሰሉ ያገኙትን አለይህ ሚነል ማል ገንዘብም ይሁን ወኒዕመተ ወኒዕመተ ምን ጸጋን ኢላ ገይሪላህ ከአላህ ስብሐነ ወተዓላ ውጪ ወዳለ ያስጠጉትን አላህ ስብሐነ ወተዓላ በተከበረው ቃሉ ቁርአን ላይ አውስቷቸው ኢማ ኢላ ከውኒሂም የስተሒቁነሃ ኢማ ወይም ኢላ ከውኒሂም ወደ መሆናቸው የስተሒቁነሃ ለእሷ የሚገቡ መሆናቸውን አው ኢላ እነሱ ጸጋውን የሚያስጠጉት ወዴት ነው ከተባለ ኢማ ኢላ ከውኒሂም የስተሒቁነሃ እሷ የሚገባ ነች እሷ የሚገባን ለኛ የሚገባንን በቃ ይህ ለኛ የሚገባ ነገር ስለሆነ ነው አላህ የሰጠን ይላል። ይገባኛል ይላል። አንዳንድ ሰው አሁንም ደግሞ እንደዚህ ግብዝነት ያለበት አንዳንድ ሰው አላጋጠማችሁ? እንደ የደነቆራ እንዲህ አይነት ሰው አለ። አመለካከቱ ሁላ አመሰግናለሁ ስትለው ይገባኛል። እንዲህ አይነት ነገር okay። እዚህ አይባልም። ግልጽ ነው። ኢማ ኢላ ከውኒህም የስተሒቁንሃ የሚገባቸው እንደሆነ የሚስሉ ማለት ነው። እኛ ለእኛ ስለሚገባን ነው። أو إلى خبرتهم ወይም ደግሞ እኛ በጣም خبرة ስላለን ክኖት ግልጽ ነው። ወማዕሪፈቲም ወይም ደግሞ እውቀት ስላለን ነው ይላሉ። ወመሃራቲም ችሎታ ስላለን ነው። መሃራት የተለያየ ተሞክሮ ችሎታ ስላለን ነው ብለው አሉ። ይህንን ሁላ አላህ ውድቅ አደረገው ማለት ነው አይ እኛ ይገባናል ያሉትም እኛ እውቀት ስላለን ነው ክኖት ስላለን ነው በጣም ጠበብቶች ስለሆነን ነው ብለው ያሉትን ሁላ አላህ አባባላቸው ትክክል እንዳልሆነ በተከበረው ቃሉ በቁርአን ላይ አላህ ወስቷቸዋል قال الله تعالى عن الإنسان قال الله تعالى عن الإنسان الله سبحانه وتعالى سلسوليك ستكس من الألف ولئن أذكناه رحمة منا رحمة منا من بعد الضراء مسته ليقولن ليقولن هذا لي وما أظن الساعة قائمة قائمة ولئن رجعت إلى ربي إن لي عنده للحسنى فلننبئن الذين كفروا بما عملوا ولنذيقنهم من عذاب غليظ ولئن أذقناه يسوي رجع أمسنا بذي رحمة منا كان يعيون من እዝነትን ያቀመስነው ጊዜና ሚን ባዕድ ضራ ከደረሰበት ጉዳት በኋላ መሰትሁ ምን ካለችው ከነካችው ጉዳት በኋላ እዝነታችንን ስናቀምሰው ከደረሰበት ችግር በኋላ የእኛን እዝነት ስናቀምሰው ለየቁለነ ሀዛ ሊ ይህ ለኔ የሚገባኝ ነው ግልጽ ለኔ የሚገባኝ ስለሆነ ነው ብሎ ይላል ወማ አظن الساعة ደሞ ብሎ ይላል ሰዓቲቷ ትቆማለች ብዬ እንኳን አልገምትም ይላል ወለኢን ሩጂዕቱ እንደው ሆኖ ብመለስ ኢላ ረቢ ወደ ጌታ ቅያማ ቆሞ እንደ ወደ ጌታ መመለስ ቢኖር አለ ቅያማ ቢቆም ኢነ ሊ ዒንደሁ ለልሑስና እኔ እኮ እሱ ዘንድ አላህ ዘንድ መልካም ነገር ይኖረኛል አሁንም በዱንያ ላይ እንደዋለልኝ ለኔም ነገ ጀነትን ለማን ይሰጣል ለኔ እንጂ መልካም አሞን አድሎ ነው በጀነትም የሚያኖረኝ ብሎ ይላል። ምኞት ከንቱ ይሆናል። ፈለኑነቢአና አለ አላህ እንነግራለን እነግራቸዋለን አለዚነ ከፈሩ እነዛ የካዱትን ቢማ አሚሉ በሰሩት እነግራቸዋለን ዘርዝረን የዛን ቀን ወለኑዚቀነሁም እናቀምሳቸዋለን እንደው እነዚህ እንዳሉት ለልሕስና እያሉ እንደሸለሉት የሚሆን እንዳይመስላቸው እናቀምሳቸዋለን ሚን አዛቢን ገሊዝ ብርቱ ከሆነ ምናችን ቅጣታችን ፈቀውሉ ሀዛ ሊ ይህ ለእኔ ነው ያለው ምንድን ነው አይ ሐሰልቱ አላ ሀዛ ቢዕልሚ ሐሰልቱ አገኘን ደረስኩበት ሀዛ ይህንን ቢዕልሚ በምኔ በእውቀቴ ይላል ወአና መሕቁቁም ብህ እኔ በሱ ምን ያልኩ ነኝ የተገባሁኝ ነኝ ይላል ላ አነሁ ተፈضሉ ሚን አላህ ይህ እኮ አላህ ለእኔ ለየዋለልኝ ጸጋ ስለሆነ አይደለም ይላል። ወኒዕመተል ጸጋም ስለሆነች አይደለም። ተፈضሉ ሚን አላህ አይደለም። አላህ እኔ አላቀኝ አይደለም። ወኒዕመተን ጸጋም አይደለም። ለይሰ ቢሐውሊል አብዲ እነሱ የሚያስቡትን ነው ላ አነሁ ተፈضሉ ሚን አላህ ከአላህ የሆነ ማላቅ አይደለም የተሰጠኝ ከአላህ የሆነም ወኒዕማ ጸጋ አይደለም ለይሰ ቢሐውል ልዓብዲ በባሪያው ብልሃትና ወላ ቢቁወቲ በእሱ ኃይል ያልሆነ መሆኑን ኢቅራር አያደርጉትም ግልጽ ነው وقال تعالى الله سبحانه وتعالى تناجر عن قارون سلمان سينجرن ወቃለ ተዓላ አን ቃሩን ስለ ቃሩን ሲናገር አለዚ አታሁ ላሁ ልኩኑዝ ቃሩን ማለት አላህ ስብሓነ ወተዓላ ድልብን የሰጠው ነው። አለዚ አታሁ ላሁ ልኩኑዝ ድልብን የሰጠው ነው። አልዓዚማ ብዙ ትልቅ የሆነን ድልብ ድልብ ማለት ኩኑዝ ማለት ብዙ ንብረት ማለት ነው አይደል? አላህ ምንድን ያለው የሀብቱ ወይም ያለው ንብረት ግዝፈቱን ሲነግረን ቁልፎቹ ብቻ በጣም ትልልቅ ጡንቻ ባላቸው ግዙፍ በሆኑ ሰዎች በሰባዎች ነው የሚሸከሙ። ሰባ የሆኑ ግልጽ ሰባ የሆኑ ትልልቅ ገዘፍ ያሉ ሰዎች ነው ቁልፉ የሚያዘው ብቻ ሰባ። ሱብሃንአላህ ምን አይነት ሀብት ነው የያዘው? አንዳንዶቹ ደግሞ በሰባ ግብር ይላሉ። ግልጽ ነው። ይከብዳል። በዛ ራሱ ሀብቱ እንደ አይነት ሀብት ያለው ራሱ በጣም የሚገርም ነው። ከዛ ተንቦጣረረ ምን አለ ፈበጋ አላ ቀውሚሂ በህዝቦቹ ላይ ድንበር አለፈ እየተንቦጣረረ ወቀድ ወዐዘሁ ናሲሑን መካሪዎች መከሩት ሰው እንደዚያቱን አትሁን ደብቁኝ ያመጣል እንደሚባለው ነው ከባድ ነው ግልጽ ነው ወዐዘሁ ናሲሑን መካሪዎች መከሩት ወአመሩሁ አዘዙት ብልዕትራፍ ቢኒዕመቲላህ ይህ እኮ አላህ ስብሓነ ወተዓላ የሰጠ ጸጋ ነው። አዎ አላህ የሰጠኝ ጸጋ ነው ብለህ አርፈህ ተቀመጥ አሉት። ሁሉም ነገር እውቀትም ይሁን ቁንጅናም ይሁን ምን ይሁን አላህ ነው የሰጠው። ሰው በሚፎክርበትና በሚሸልልበት ነገር አላህ ሊፈትነው ይችላል። በቁንጅና የምትሸልልም ካለች ልክ የምትገባበት ጊዜ ሊመጣ ይችላል። ሊያሳጥረው ይችላል አላህ ጊዜው ሁሉም ነገር ማለት እያን በእውቀቱም የሚሸልል የሚፎክር ካለ እንደዛው ሀብትም በአንድ ቀን ውስጥ አላህ ሀብቱን ውድም ሊያደርግ ይችላል። በአንድ ቀን ውስጥ መልከ ጥፉ ማድረግ ይችላል አላህ ስብሐነ ወተዓላ የሚሰልጥባትን ነገር ሰልጦበት ማለት ግልጽ ነው። ልታበስል በተገባችበት ምድጃ ላይ እንድትደፋ ሊያደርግ ይችላል አላህ የሸለለችበት ነገር ወዲያው ሊቆም ይችላል። ስለዚህ አላህ ሁሉንም ጸጋ የሰጠውን አረጋግጥ ተባለ። ወልቅያሚ ቢሹክሪሃ አዎ ቀጥ በል የአላህን ጸጋ በማመስገን ፈካበር አዎ ተንቦጣረረ ተኮራራ እንደ ዛሊከ በዚህ ወቃለ ብሎ አለ እንዴ አላህን አመስግን ትላላችሁ እንዴ ኢነማ ኡቲቱ አላ ዒልሚን ዒንዲ እኔ ዘንድ ካለኝ እውቀት ያገኘሁት ነው አለ ግልጽ እኔ እኮ በጣም ገንዘብ ቤት እንደምትመጣና ቤት ሲሄድ ስለማቅ ነው አ እያንዳንዱ ሁኔታዎችን ጠንቅቄ ስለማቅ ኢነማ ኡቲቱ አላ ዒልሚን ዒንዲ ስላለ ነው አይ ሐፈልቱ አላ ሀዚህ ልክኑዝ እነዚህን ድልቦችን አግኝቻለሁኝ ቢሰበቢ ሕቂ በጮልነቴ ምክንያት ወማዕሪፈቲ በማወቄ ቢውጁህ ልመካሲብ የተለያዩ የከስብ አቅጣጫዎችን ስላወቅኩኝ ነው አለው። ላ አነሃ ተፈضሉ ሚን አላህ ተዓላ ከአላህ የሆነ ጸጋ ስለሆነ አይደለም፣ እኔ በማወቄ ነው፣ በጥረቴ በግረቴ ያገኘሁት ነው። ወካነት ዓቂበቱሁ አቂባው መጨረሻው ሆነች ሚን አስወኢል አዋቂብ መጥፎ ሚን አስወኢል አዋቂብ መጨረሻው መጥፎ ከሆኑት ሁላ የእሱ የከፋ ሆነ። ወዑቁበቱሁ ሚን አሸድ ልዕቁባት እሱ የተቀጣበት ቅጣት ደግሞ የበረታ ቅጣት ሆነ ሐይሱ ኸሰፈ አላሁ ቢሂ ወቢዳሪሂ ልአርድ አላህ በሱና የቆመበት ወይም ደግሞ ሲኖርበት የነበረው ምድር ላይ ደረበበበት። አላህ ደረበበት አውቃላቸው እዛው ተጠርሙሶ ዋጠው ከነ ንብረቱ የቆመበት መጀመሪያ ሲያዩት በቃ አለባበሱን ንብረቱን ምን ነው እንደ ቃሩን በሆንኩኝ እያሉ የሚመኙ ሰዎች ነበሩ። እንደው ምን ነው እንደሱ ልክ ምድር ማለት ነው እዛው እያዩ አላህ ደግሞ ሰውን ሊያስተምር ከነ ንብረቱ ነው የወጣው ይዛለን በቃ ሰው ሲያደንቀው ምን ሲል እሱም ያለበት የቆመበት ንብረቱን ፊት ለፊታቸው እንዲህ መሬት ሰንጥቃ ተደርብባበት ስትውጠው ሲያዩ ኧረ ጸጋን እኮ አላህ ለፈለገው ይሰጣል በማለት መጀመሪያ ሲጠይቁ የነበሩት ምን አለ ወደ ኋላ አፈገፈጉ። ሲያዩ ትምህርት ሆናቸው። ግልጽ ነው። መጀመሪያ ግን የአላህ ባሪያዎች የነበሩት ፊትና ስትመጣ መጀመሪያውን ያውቃሉ። ግልጽ ነው። ተው ብለውታል። እነዛንም ተው ብለዋቸው ነበር። ለማ ጀሐደ ኒዕመተላህ የአላህን ጸጋ ባስተባበለ ጊዜና ይህ ደረሰበት ወነሰበሃ ኢላ ገይሪ ከአላህ ውጭ ወዳለ ነገር አስጠጋ፣ ወደ እውቀቱ ማለት ነው። ዋናው አሰላ አለይሃ እነሆ እኮ ጸጋን አገኘ። ዋናው አሰላ አለይሃ በእሷ ላይ እንዳገኘ ጸጋን ቢሐውሊሂ በሱ ብልሃትና ወቁወቲሂ በኃይሉ እንደሆነ ሲናገር አላህ እንዳልነበር አደረገው ማለት ነው። ስለዚህ ባረከላሁ ፊኩም አላህ የዋለልን ጸጋ ሁላችን ልናስታውስ ይገባል። ወኢን ተዑዱ ኒዕመተላህ ላ ትሕሱሃ አላህ በእናንተ ላይ ያለላችን ጸጋ ብትቆጥሩት ብዘረዝሩት አደርሱበትም ብሏል። እያንዳንዱ ነገር ወላሂ እውቀትን ለማወቅ እዚህ መድረሳችን አላህ በሰጠን ጸጋ ና የምናስብበት አቅል ከአላህ ነው። የምንናገርበት ምላስ ከአላህ ነው። የምናይበት አይን ከአላህ ነው። ናም እሱ በሰጠን አካል እኮ ሰርተን ነው ራሱ አላህ ስብሐነ ወተዓላ ምን የሚሰጠን አጅር የሚሰጠን ስብሐነሁ ወተዓላ ነዓም ወማ አሕራ እንደው አሁንስ የተገባ ሆኗል፣ አውላ ሆኗል። ወማ አሕራ አሁንስ አውላ ሆኗል ማለት ነው። አውላ ምን ማለት ነው? በላጭ ሆኗል። ሃኡላ አለዚነ ተሩ ዛሬ ላይ የተሸወዱ ያሉ ፊ ዘማኒና በጊዜያችን ያሉ ቢማ ተወሰሉ ኢለይህ ይፎክራሉ፣ ይሸልላሉ ቢማ ተወሰሉ ኢለይህ ወደ እሱ ወደ ተዳረሱበት ነገር ሚን ሙፍተረዓት የተለያዩ ፈጠራዎችን ማስገኘት ወቁዱራት የተለያዩ ችሎታችን በቃ እኛ በአሁን ሰዓት መጥቀናል፣ የተለያዩ ችሎታዎች አሉን ይላሉ። አቅደረሁሙላህ የተለያዩ ፈጠራዎችን ግልጽ ነው። አዎ እኛ ጨረቃ ላይ ድረስ ራሱ ወጥተናል እያሉ ይፎክራሉ አይደል? ይህንን ሁላ ያደረገውን በዚህ ላይ ችሎታ እንዲኖራቸው ያደረገው ማን ነው? አላህ አለያ ኢምቲሃን ለሁም ለምንድነው ነው እንደሰጣቸው እንዲያደረገላቸው ሊፈትናቸው ለሁም ፈለም የሽኩሩ ኒዕመት አላህ የአላህን ጸጋ አላመሰገኑም። ወሳሩ የተሸደቁን ይውረገረጋሉ፣ ወየተፋኸሩን ይፎክራሉ፣ ይሸልላሉ። ቢሀውሊሂም አዎ በብልሃታቸው ወቁወቲሂም በኃይላቸው ወበገው وبغوا في الأرض በምድር ላይ ድንበር አለፉ ቢገይር ልሐቂ ከእውነት ውጪ ሐቅ ውጪ ማለት ይኸው ዩሮፑን ዓለም western ኡን ዓለም ብታዩ በቃ እኛ እኮ በራሳችን ነው ብለው እየሸለሉ እየፎከሩ ነው አላል ስታያቸው ደግሞ ትምህርት የሆናቸው ዘንድ በተፈጥሮ መዛባት ችግር እነሱ ናቸው የሚጎዱት ብዙ ጊዜ ትምህርት እንዲሆናቸው ነው ወተጣወሉ ምን አሉ ከፍ ከፍ አሉ አላ ዒባድላህ በማን በአላህ ባሪያዎች ላይ ማ አሕራሁም ብልዕቁባ ምንኛ እነሱ በቅጣት የተገቡ ናቸው። ፈቀድ እግተረት ቁሉ ቀብለሁም ፈቀድ እግተረት በእርግጥ ምን ብላ ነበረ? ምን ብላ ነበር? ተታላ ነበር፣ ተሸውዳ ነበር። ቀብለውም ከነሱ በፊት ዓዱን ማ የዓድ ህዝቦች ቢቁወቲሃ በምን በኃይሏ የዓድ ህዝቦች እኮ ማለት እኮ ግዙፍ ነበሩ አለ እንዴ? አዎ በጣም እኛ እኮ ምን አሸዱ ሚና አለ አንድ 30 ሜትር የሚያክል ዛፍን እንደዚህ አድርገው ነው ንቅል የሚያደርጓት። ግዛ እንዲህ ብድግ አድርገው ነቅነቅ አድርገው መንቀል ነው እነሱ ግልጽ ምን እንደሚያክሉ አስቧቸው። ግን ምን አሉ ከማ ቃለ ተዓላ ዐንሁም فأما عاد فاستكبروا في الأرض فاستكبروا في الأرض بغير الحق وقالوا من أشد منا قوة من أشد منا قوة أولم يروا أن الله الذي خلقهم هو أشد منهم قوة وكانوا بآياتنا يجهدون فأرسلنا عليهم ريحا صرصرا في أيام نحسات في أيام نحسات لنذيقهم عذاب الخزي في الحياة الدنيا والعذاب الآخرة أخزى وهم لا ينصرون فأما عاد يا عاد زبوتشيكو فاستكبروا منال كروا في الأرض بمدر لي بغير الحق كونت براك منكم كونت وجي وقالوا بلو مالو منالو من أشد منا قوة كعيل كينيا برتيون ما نوالو أولم يروا أتمنى كذو من الناس سويت أن الله አላህ እኮ አለዚ ኸለቀሁም እነሱን የፈጠራቸው ሁወ አሸዱ ሚንሁም ቁዋ ከነሱ በኃይል ምን ያለ ነው የበረታ ነው ግን ይህንን ሁላ ረሱና ወካኑ ቢአያቲና የጅሐዱን በእኛ እኮ ተአምራት ወይም አንቀጾቻችን ያስተባብሉ ነበር فأرسلنا عليهم ريحا نفاس بالنسو لي لكن صرصرا من عينت شديد البرود ወሰው ብርቱ ቅዝቃዜ ያለበትና ብርቱ የሆነ ድምፅ ያለው ሰርሰር ማለት ይሄ ነው። ሰርሰራ ማለት ምን ማለት ነው? ብርቱ ቅዝቃዜና ብርቱ ድምፅ የያዘ እያለ ቅዝቃዜን ያዘለ የሆነ ንፋስ ላክባቸው። ዝም ብሎ ብቻ መንፈስ ሳይሆን ድምጽም አለው ቅዝቃዜም አለው። ፊ አያሚን ነሒሳት ደግሞ በምንድን ነው በምን ውስጥ ፊ አያሚን ሒሳብ በጣም መናጢ በሆኑ ጊዜዎች ማለት መናጢ የሆኑ ጊዜዎች ማለት ማለት የችግር ጊዜ ማለት ነው አይደል? የችግር ጊዜ በሚነፍስ በሆነ ንፋስ ብርቱ በሆነ ላክንባቸው ለኔ የሆነ ሊኑዚቀሁም ልናቀምሳቸው አዛበል ኺዝይ የውርደትን ቅጣት ፊል ሐያቲ ዱንያ በዚች በቅርቢቷ ዓለም ወላ አዛቡል አኺራ የመጪው ዓለም እኮ ቅጣት የአኺራ ቅጣት አኽዛ አዋራጅ ነው ከዚህ ባሰ አዛበል ኺዚ እንዲቀምሱ ነው አላህ ሊኑዚቀውም ልናቀምሳቸው አዛበል ኺዚ የምን የውርደትን ቅጣት ፊል ሐያት ዱንያ በቅርቢቱ ዓለም ወላ አዛቡል አኺራ የመጪው ዓለም ደግሞ የአኺራ ቅጣት ደግሞ አኽዛ ምንድነው አዋራጅ ነው የባሰ ወም ላ ዩንሰሩ በመጪው ዓለም እንደው ምን አይሉ አይረዱም። ማንም ይረዳቸው የለም ይህንን ልናውቅ ይገባል። ያለፉት ህዝቦችንም አላህ ስብሐነሁ ወተዓላ በዚህ አይነት መልኩ አጥፍቷቸዋል። አላህ የሰጣቸውን ጸጋ ወደ ሌላ በማስጠጋት ወሃኩም ይኸውላችሁ ይላል። ወሃኩም ይኸውላችሁ ቅሰተን እስቲ ታሪክን አው ቅሳን ታሪክን እንተርክላችሁ ቀሰሃ ረሱል ሰለላሁ ዐለይሂ ወሰለም ነብይ የነገሩንን ታሪክ አንጀማዓቲን ስለ ጀማዎች ሚመን ካነ ቀብለና ከኛ በፊት ሲኖሩ የነበሩ ጀማ ቡድኖችን ኢብተላሁሙላህ አላህ ፈተናቸው ፈናን አለይህም በእነሱ ላይ አላህ ጸጋውን ዋለላቸው ፈሚንሁም መን ጀሀደ ኒዕመተላህ ከእነሱ ውስጥ የአላህን ጸጋ ያስተባበላለ ወነሰበ ማ ሐሰለ ዐለይሂ ያስጠጋማል ለማ ሐሰለ ዐለይሂ እሱ የደረሰበትን ያገኘውን من المال ገንዘብም ይሁን ኢላ ዋሪሰቲሂ አው እኔ ይህንን ጸጋ ያገኘሁት ከማን ነው? ከወረስኳቸው አካሎች ነው። إلى وراثة ነው የሚለው إلى وراثة ማለት የወረሳቸው ማለት ነው። አን አባኢሂ ከአባቶቹ ኢላ ዊራሰቲ አን አባኢሂ ከአባቶቹ የወረሰው ንብረት እንደሆነ የጠቀሰ ያስጠጋም አለ وسخط الله عليه الله بسولة كوتا ومنهم من اعترف كان ከነሱ من ምን ያለ يا ያረጋገጠ አለ بفضل الله يا الله سبحانه وتعالى ትሩፋት وشكر نعمة الله يا الله أنت انتقام يا مسجن الله فرضي الله عنه كسودك الله من على ودد إلى نعم عن أبي هريرة رضي الله عنه ከአቢ ሁረይራ የሚስተላለፈው እንግዲህ ቅሳ ምንድን ነው አቢ ሁረይራ ምን ይላል أنه سمع رسول الله صلى الله عليه وسلم يقول ነቢዩን ሰሟቸው ሲሉ إن ثلاثة في بني إسرائيل إن ثلاثة ሶስት ሰዎች ነበር إن ثلاثة ሶስት ሰዎች في بني إسرائيل በበኒ እስራኤሎች ውስጥ ነበሩ አብረስ ወአቅራ ወአዕማ አብረስ ለምጣምና ዋቅራ መላጣ መላጣ ሲባል ሙሉ ለሙሉ ጸጉሩ የተነሳ ራሰ በራ የምንለው ማለት ነው። እንዲሁም ውሃማ አይነት ስውር ነበር። እንግዲህ ይሄ ምን የለውም አንዱ ለምጣም ነው። ጥሩ ጥሩ ምን የለውም ቆዳ የለውም። በጣም ከባድ የሚያስጠላ የሆነ በሽታ ነው። አላህ አይፈትንም። ሁለተኛው ደግሞ ጸጉር የሚባል ምንም የለውም። እንደው ግልጽ ነው፣ መላጣ ነው ማለት ነው። ይሄ ደግሞ ሶስተኛው ደግሞ ወአዕና ምንድነው? አይነ ስውር ነው። ይሄም እንግዲህ ጸጋ አላህ ያጓደለበት ነገር አለ ማለት ነው። بعدله በፍትሐዊነቱ وأراد الله أن يبتليهم አላህ ሊፈትናቸው ፈለገ። فبعث إليهم ملكا ወደ እነሱ መላኢካን ላከ መልአክን ላከ። فأتى الأبرص ለምጣሙ ዘንድ መጣና فقال ብሎ አለው أي شيء أحب إليك ወደ አንተ የተወደደ ነገር ምንድን ነው አለው። ሁሉም የቸገረውን ነው የሚጠይቀው። ምን አለ? لون حسن። ጥሩ መልክ ቢኖረኝ ደስ ይለኛል። ወጅልዱን ሐሰን ጥሩ ቆዳ፣ ወየድሃቡ እንዲወገድልኝ ደግሞ ፈልጋለሁ። አኔ ከኔ አለዚ ቀድ ቀደረኒ ናስ ያ በእርግጥ ሰው ልጆች ሲያነውሩኝ የነበረው እንዲወገድልኝ ፈልጋለሁ አለ። ቃለ ፈመሰሐሁ አበሰው ፈዛሀበ አንሁ ቀደሩህ ያ ሰዎች የሚያነውሩት ነገር ተወገደለት ፈኡዕጥየ ለውነን ሐሰና ጥሩ ቆዳ ተሰጠው መልክ ተሰጠው وجلدا حسنا ጥሩ ቆዳ ተሰጠው قال ብሎ አለ فأي المال أحب إليك ሲተጨማሪ ደግሞ ከገንዘብ ምን ትወዳለህ ተባለ قال ال እንግዲህ በድሮ ጊዜ ያለው ነው አይደል መኪና የለም መቼስ ያኔ መኪናም ስላልተፈበረከ ማለት ቃል አለ ቢሉ أو البقر ወይም ደግሞ ከብት አለ ሸኩር ኢስሐቅ ከዘጋቢዎቹ ኢስሐቅ የሚባለው ጥርጣሬው ነው። ግልጽ ነው። የነብዩ ሳይሆን የዘጋቢው ጥርጣሬ ነው። ይመስለኛል በቀር እዚህ ጋር ያሉ ይመስለኛል ነው ፈውጥ የናቀተን ዑሽራ ኡሸራ ብሎ ኡሸራ ፈውጥ የተሰጠው ናቀተን ኡሸራ እርጉዝ የሆነች ምን ግመል ውሸራ ማለት ግመል ማለት አስር ወር የገባ ይችላል። ወቃለ ባረከላሁ አላሁ ለከ ፊሃ አላህ ይባርክልህና በሷ ላይ ተባለ። ቃለ ፈአተ ልአቅራ ማለት ዱዓ አደረገት ዱዓ አደረገለት። ማን ያደረገለት? መልአኩ ማለት ነው። ቃለ ፈአተ ልአቅራ ያ ደግሞ ማን መጣ? ማን ጋር? ራስ በራው ጋር መጣ። فقال ብሏል አዩ ሸይኢን አሐቡ ኢለይክ ወደ አንተ የተወደደ ነገር ምንድን ነው አለ قال شعر حسن። ጥሩ ጸጉር ቢኖረኝ አለ እሱም የቸገረውን ነው ወየድሃቡ አኒ ሀዘ ለዚ ቀድ ቀደረኒ ናስ ይህ ሰው ልጆች የሚያነውሩኝ እንደው ነገር እንዲወገድልኝ ነው አለው قال فمسحه አበሰው ፈዘሀበ አንሁ ከሱ ተወገደለት ያ ጸያፍ የሆነ ነገር ወውጥየ ሻዕራን ሐሰነ ጥሩ ጸጉር ተሰጠው فقال ብሎ አለ አዩልማሪ አሐቡ ኢለይክ እስቲ ከገንዘብስ ወደ አንተ የተወደደው ምንድነው ተባለ። قال البقر ምንድነው አለ ከብት አዌሌቢል ወይም ግመል ነው አለ። ይሄም የዘጋቢ ጥርጣሬ ነው። እሺ ፈውጥየ በቀረተን ሐሚላ እርጉዝ የሆነች ከብት ተሰጠው። قال ብሎ አለው ያ መልአክ ማለት ነው። ባረከ አላሁ ለከ ፊያ አላህ በዚህ ላይ ባርክልህ ተባለ። فأتى አይነ ስውሩ ዘንድ መጣ። فقال ብሎ አለ أي شيء أحب إليك ወደ አንተ የተወደደ እስቲ ምንድን ነው አለው ለአይነ ስውሩ قال أن يرد الله إلي بصري ወደ እኔ አይኔን አላህ እንዲመልስልኝ ነው فأبصر به الناس ሰው ልጆችን አይዘንድ ዘንድ ስብሓንላህ እኛ እኮ አይን ኖረን የአላህን سبحانه وتعالى ጸጋን እንደው አናስተው ነው ሁሉም ነገር ያጣ ሰው ነው ጸጋውም ያውቀው አይነ ስውሮችም ብታይ ያ እስቲ ልጆች አንድ አይኔ ተመልሶልኝ ልጄን ባየው ሚስቴን ባየው ሚስት አግብቷል፣ ሚስቱን አያውቃትም። ምን አይነት ትሆን መልኳን ልጆችን አያውቅም ወልዶ ፈኡብሲረ ቢህና ፈመሰሐሁ አበሰው ፈረደ አላሁ ኢለይህ በሰረሁ አይኑን አላህ መለሰለት قال فأي المال أحب إليك። ወደ አንተ የተወደደ ገንዘብ ምንድን ነው قال الغنم ፍየል ጥያቄው ራሱ ደስ ይላል ይሄ ግልጽ እንደው በቃ ትልቅ የሆነ የሚባል ነገርን አይደለም የተመኘው ማለት አነስተኛ غنم ማለት ፈውጥየ ሻተን አው ፍየል ተሰጠው والدا ምን ይሆነች እርጉዝ ማለት ነው ከአንተጀ ሃዳኒ እነዛም ወለዱ ለግመልና ለከብት ጀ ነው እሺ የሚባለው ግመልና ከብቱም ወለዱ ለነዛ የተሰጣቸው ለለምዳሙና ለራስ በራው ወወለደ ሃዳ ይህ ደግሞ ለፍየል ነው የሚባለው ፍየሊቷም ወለደች ፈካነ ሊሃዳ ዋዲ ሚነል ኢቤ ለዚህኛውም ሆነለት ምን ምን አዎ አንድ ሸለቆ ሙሉ ግመል አንድ ሸለቆ ሙሉ ግመል ማለት እኮ ግመል በጊዜው ትልቅ ቦታ የሚሰጠው ነው አይደል ወለሃዳ ዋዲ ሚን አልበቀር ለዚህኛውም አንድ ሸለቆ ሙሉ ምን ሆነለት ዋሻ ወይም ሸለቆ ሙሉ ከብት ይሄ እንግዲህ ማን ነው دعاء ያደረገላቸው አዎ መላእክታው ነው አይደለ ምን አለው አላህ በረካውን ያድርግላችሁ ብሏቸው ወለሃዳ ዋዲ ሚን አልገነም ለዚህም ደግሞ አንድ ዋሻ ወይም ሸለቆ ሙሉ ምን ሆነለት ፍየል ቃለ ብሏል ثم انه اتى الابرص ከዛ ተመልሶ ከጊዜ ቆይታ በኋላ ወዲያው አይደለም አይደል ከጊዜ ቆይታ በኋላ ثم انه اتى الابرص ለምጣሙ ዘንድ መጣ ፊ ሱረቲ እንደሱ ሱራ ገጽ ተይዞ ዋይሃቲ እንደሱ ሁኔታ ይዞ እንደሱ ሰው ሆኖ እንደሱ ሚስኪን ሆኖ አንዳንዶቹ ፊ ሱረቲ ዋያቲ ማለት እንደሱ ለምጣም ሆኖ ምናምን ብለው ይላሉ። ግልጽ ነው። ይህ ግን እንደው ያልተባለን ማስቀመጥ እንዳይሆን ጥንቃቄ ማድረጉ ይሻላል። ምንድነው እንደሱ ሱራ ሲባል እንደሱ ሰው ሆኖ ወሀይአቲ ደግሞ ሲል እንደሱ ሁኔታ ሲባል ድሃ ሆኖ ግልጽ ነው ይሻላል። ገብታችኋል? ፈቃለ ብሏል ረጁል ምስኪን አለው መላእክ። እኔ እንግዲህ በሰው መስሎ ነው የመጣው። በጣም ምስኪን ሰው ነኝ قد انقطعت بي الحبال ገመዱ ተቋርጦብኛል። في سفري በምኔ በመንገዴ ላይ ገመዱ ማለት ስንቅ ማለት ነው አይደል? فلا بلاغ لي اليوم ዛሬ እኮ አድራሽ የለኝም ኢላ ቢላ በአላህና ثم بك። አየህ ثم ነው የሚባለው አይደል? አንተና አንተና አላህና አንተ እኮ ባትኖሩ ይላል ሰው አይደል? X ነው አይደል? شرك ነው፣ شرك الأصغر ነው እንዴ አንተና እይት እና በእና ثم ይቻል አላህና ከዚያ ከዛውንም ኢላ ቢላ በአላህና ከዚያም በአንተ እንጂ መዳረሻ የለኝም አስአሉከ ቢለዚ አዕጣከ ለውነል ሐሰን እንደው እንደዚህ የሚያምር እንደው የሆነ መልክ የሰጠ በሆነው በአላህ ስም ጠይቃለሁ አለ። አምሮበታል ማለት ነው አይደል? ወልጅልደል ሐሰን ጥሩ ቆዳ በሰጠ ጠይቃለሁ። ወልማለ ገንዘብንም በሰጠ በዒራን አንድን ግመል ስጠኛል። አለ። አተበለጉ ቢሂ ፊ ሰፈሪ በጉዞዬ ምን እምዳረስበት አሉ። ፈቃለ አልሑቁቅ ከቲራ ሬ ገንዘብ ብዙ ሀቅ አለበት። የስንት ሰው ሀቅ አለበት? የልጅ ይሆናል የሚስት የምን ስንት ሀቅ አለው? ደረሳ ሁሉ ፈቃለ ብሎ አለ ከአን ያሪፉከ ነው ወዲያውም መልአኩ ምን አለ ከአን ልክ አሪፉክ ማቅ ይመስለኛል አለ እኔ ልክ ማቅ ይመስለኛል አለም ተኩን አብረት እንደው ካልተሳሳትኩ ምን አለ ለምጣም አልነበርክም እንዴ የቅዲሩ ከና ሰው ልጆች የሚያንቋሽሹ ፈኪራን ደሃ ፈአጣከ الله المال ገንዘብን አላህ ሰጠ فقال انما ورثت هذا المال እንደዚህ ብሎ ምን አለ ወዲያ ኢነማ ወሪስቱ እኔ እኮ የወረስኩት ሀገል ማል ገንዘብ ካብራናን ካብር ሲወር ሲወራረስ ከአባቶቼ ከቅድመ አያቶቼ ካብረናን ካብር ማለት ነው። እሺ ከቅድመ አያቶቼ ምናምን እ የመጣ ንብረት ነው ማንም አልሰጠኝም። فقال ان كنت كاذبا ውሸታም ከሆንክ فصيرك الله إلى ما كنت አላህ ወደ ነበርክበት ያድርግህ አለው። ወደ ነበርክበት ያድርግህ وأتى አቅራ ዘንድ ያ ራሰ በራው ዘንድ መጣ في صورته በሱ ገጽታ فقال له مثل ما قال لهذا። ለዚህ ያለውን አለው ሚስኪን ነኝ መንገድ እንግዲህ ተቋርጦብኝ ነው ስንቅ አለ ግልጽ ነው እስቲ እርዳኝ ምናምን ብሎ ማለት ለዚሁ እንዳለው ወረደ አለይ ሚስለ ማ ረዳ አላ ሀዛ በዚህ ላይ የመለሰውን ያመለሰለት ይህም ያኛው የለም ለምጣሙ የመለሰውን ለመልአኩ ይሄን መለሰ ፈቃለ ኢንኩንተ ካዲበን ውሸታም ከሆንክ فصيرك الله إلى ما كنت አላህ ወደ ነበርክበት ያድርግሃል። መልአክ دعاء ያደረገብት እኮ መልአክ ነው አይደል? ያው መሆኑ አይቀርም። قال وأتى الأعمى አይነ ስውሩ ዘንድ መጣ። في صورته በሱ ገጽታ فقال رجل مسكين ምስኪን ሰው ነኝ። ወብኑ ሰቢል መንገደኛ ነኝ። ቀዲን ቀጣት ቢየድ ሒባሉ ስንቅ ተቆረጠብኝ። ቢሰፈሪ በመንገዴ ፈላ በላገ ሊል የውመ ኢላ ቢላሂ ثመ ቢክ ወደ አገሬ መዳረሻ የለኝም በአንተን ከዚያም በአላህ ከዚያም በአንተ እንጂ አስአሉከ ቢለዚ ረደ ዐለይከ በሰዋክ ጠይቃለሁ፣ በዛ አይንህን በመለሰልህ። ሻተን ምን ጠይቃለሁ? ፍየልን አተበለቡ ቢሃ ፊ ሰፈሪ በመንገዴ መዳረስበት እንዴ እንዴት ይጓዝበታል ናችሁ ሽጣትም ይሁን ምንም ይበሉ በእሷ መዳረስ ነው። ገብታችኋል? ፈቃለ ኩንቱ አዕማ አይነ ስውር ነበርኩኝ አለ። ይሄ ነው የአላህ ባሪያ። ወዲያው ምን አለ ሲጠይቀው ኩንቱ አዕማ አይነ ስውር ነበርኩኝ ፈረደ አላሁ ኢለየ በሰሪ አላህ እኔን መለሰልኝ فخذ ما شئت አላህ ትልቅ ውለታ ውሎልኛል ነው نعمة ሰጥቶኛል فخذ ما شئت የፈለግከውን ያዝ فوالله በአላህ ይሁንብኝ لا أجهدك اليوم بشيء أخذته لله ለአላህ በላይ ያስከውን አንድም እዚህ ጋር የምታገልህ መልስ ብዬ የምልህ ነገር የለውም لا أجهدك ምን ማለት አልታገድህም። ግልጽ ነው። እንደው ከአንተ ጋር ሙግትም አልገባም አለይሁም ቢሸወይ አኸስተው ሊላ ለአላህ ብለህ ያስከው ለማበከም ብለህ አይደለም። እኔ እንግዲህ ከአላህ አገኝበታለሁ እና ምንም አልታገልህም። በቃ ምንም ቅርም አይሰኘኝም ነው ገብቷችኋል አይደል? ቅርም አይለኝም። ወቃለ ምን አለው ያ መልአክ አምሲክ ማለክ ገንዘብህን ያዝ ፈኢነማ ብቱሊቱም እናንተ እኮ ተፈተናችሁ ፈቀድ ረዲየላሁ ዐንክ ከአንተ አላህ ወደደ ወሰኺጠ ዐላ ሳሒበይከ ወደ አንተ ጓደኞች ደግሞ አላህ ምን አለ ተቆጣ ረዋሁ ልቡኻሪዩ ወሙስሊም ቡኻሪና ሙስሊም ዘግቦታል وهذا حديث عظيم ይህ እኮ ትልቅ ሐዲስ ነው ፊህ ሙዕተበር በሱ ውስጥ የምንገነዘበው ነገር አለ ፈኢነ ልአወለይኒ እነዚህ ሁለቱ እኮ ጀሃዳ ኒዕመት አላህ የአላህን ጸጋ ምን አሉ አስተባበሉ ለምጣሙና ራሰ በራው ወለም የንሲባሃ ወለም የንሲባሃ እነሱ እኮ አላስጠጉም የአላህን ጸጋ ኢለይህ ወደ እሱ ወደ አላህ ወመናዐ ሐቅ አላሂ የአላህን ደግሞ ሐቅ ከለከሉ ፊ ማሊሂማ በገንዘባቸው ውስጥ ያለውን ከለከሉ፣ አልሰጡም ለሚስኪን ለመንገደኛ። ፈሐላ አለይሂማ በእነሱ ላይ ሰፈረባቸው ሰኸቱላህ የአላህ ቁጣ። ወሱሊበት ሚንሁም ኒዕማ አላህ የሰጣቸውን ጸጋ ደግሞ ወሰደባቸው። ወላአኸሩ ሌላኛው ኢዕተረፈ ቢኒዕመቲላህ የአላህን ጸጋ አረጋገጠ። ወነሰበህ ኢለይህ ወደ እሱም አስጠጋ። ወአዳ ሐቀላሂ ፊሃ በውስጧ ያለባትን የአላህን ሐቅ ሰጡ ሰጠ። አረ ፈስተሐቀ ሪዳ የአላህን ውዴታ የተገባው ሆነ። ወወፈር አላህ አላህ አሟላለት ማለው ገንዘቡን ሊቅያሚሂ ቢሹክሪ ኒዕመቲ የአላህን ጸጋ በማመስገን ስለቆመ ይላል። ቃለ ኢብኑል ቀይም ምንም በተመለከተ ኢብኑል ቀይም ደግሞ የሚለው ነገር አለው። አስሉ ሹክር የምስጋና ሁላ መሰረቱ ወል ኢዕቲራፍ መጀመሪያ ምን ማለት አለብን? ما الرجاجت هو الاعتراف ما الرجاجتنا بإنعام ال بإنعام المنعم يأمن يوال اللين بإنعام بس أجع المنعم أجعون يسدي هو نوال ما إنه منعم الله على وجه الخضوع ستة مسجنون من دينوتنا على وجه الخضوع بمتنانس ملكه له لص والذل بموارد والمحبة بمودد ወደው ተዋርደለት አመሰግናለሁ ማለት አለብን። ፈመን ለም ያሪፍ ያላወቀ እኒዕመተ ጸጋን በቃ አላህ የዋለልን ጸጋ ማታ ከሆነ በል ካነ ጃሂለን ቢሃ በሷ እኮ መሀይም ከሆነ ሰውየው ለም የሽኩራ አያመሰግንም። ካላወቀ ያመሰግናል። መጀመሪያ ሲያውቅ ነው የሚያመሰግነው። ወመን አረፋ ያወቃት ወለም ያዕሪፍ ልሙንዓም ጸጋውን የሰጠውን አካል ጸጋውን የሰጠውን የማያቅ ከሆነ ጸጋውን የሰጠው ማን ነው? አላህ ነው። ጸጓን አወቃትና ጸጋውን የሰጠውን የማያቅ ከሆነ ቢሃ ለም የሽኩረሃ ምን አይልም አይደን በድጋሚ ሊያመሰግን አይችልም። ወመን አረፈ ኒዕመተ ጸጋን ያወቀ ወልሙንዒመ ጸጋውን የሰጠውንም ያወቀ ጸጋውንም አወቀ ጸጋውን የሰጠውንም አወቀ ላኪን ጀሀደሃ ነገር ግን ምን አላት አስተባበላት ከማ የጅሃዱል ሙንኪሩ አስተባባይ እንደሚያስተባብለው አኒዕመተ ጸጋን ወልሙንዒመ አለይሂ ጸጋውንም የሰጠውንም እንደሚያስተባብለው ቢሃ በሷ አላህ እንደሰጠው ጸጋን አውቋል፣ ጸጋዋንም አውቋል። ግን አስተባበላት። ፈቀድ ከፈራሃ ይህ ሰው ምን አለ? ካደ በሷ። ወመን ዐረፈ ኒዕማ ጸጋን ያወቀ ወልሙንዒማ ምኗን ጸጋውን ሰጪም ያወቀ ቢሃ በሷ ዋቀረ ቢሃ በቃ አላህ የሰጠውን ነገር አረጋገጠ። ወለም የጅሀድሃ ምን አላላትም፣ አላስተባበላትም። ይህም ትክክለኛ አይደለም። ምን ሆነ? ወላኪን ለም የኽዳዕ ምን አላለም፣ አልተ ምን አላለም አልተናነሰም በሉ ወላኪን ለም የኽዳዕ ማለት አልተናነሰም ለሁ ለሱ ላለ በቃ አላህን እንደሰጡ አውቋል። ጸጓንም አውቋል ግን አልተናነሰም። ወለም ዩሂበሁ አላህንም አልወደደም። ወለም ዩሂበሁ ወየርዳ ቢሂ በሱም አልወደደም። عنه ከሱ لم يشكره ይሄም ሰው ምን አይደለም አላመሰገነውም አይደል። ግን ይህ والله የኢብን ቀይም ንግግር በጣም የሚገርም ንግግሮች ነው የሚናገረው። ልብ ብላችሁ መስማታ ሱዘናውን ያስተማርኳችሁ በደንብ እስቲ መልሳችሁ አስሙት። ሲገባችሁ የሚገርም ንግግሮችን ነው የተናገረው። መልሳችሁ ግን ካላያችሁት ከከደናችሁት ያው እንግዲህ ውጤቱ ለእናንተ ወመን አረፈሃ ልብ ያለ ሰው ነው የሚገባው የእሱ ንግግር። ወመን አረፋ ምን ያለ ሰው ያወቀ የአላህን ጸጋ ወዓረፈል ሙንዓ ሙንዒም ቢሃ በእሷ የሰጠውን ጸጋውን የሰጠውን ያወቀ ዋቀረ ቢያ በሷም አረጋገጠ ወኸደዐ ሊልሙንዒም ጸጋውን ለሰጠው ምን አለ ተናነሰ ራሱን ዝቅ አደረገ ቢሃ ወአሐበሁ ወደደው ወረዲየ ቢህ በሱም ወደደ በአላህ ወአንሁ ከሱም ወደደ ወስተዕመለሃ አላህ የሰጠውን ጸጋ ደግሞ ተስራራባት አዋላት ማለት ፊ መሐበቲ በእሱን ውዴታ ላይ ወጣዓቲ በሱ ትእዛዝ ላይ የሰጠውን ጸጋ ቤትም ይሁን መኪናም ይሁን እውቀትም ይሁን በሰጠው አዎ አላህ በሚፈልገው መልኩ አዋለው። ፈሃዳ ሁወ ሻኪር አመስጋኝ ማለት ይህንን እውቀቱን ለመጥፎ ነገር አላህ የሰጠውን ጭንቅላት ለመጥፎ አስተሳሰብ የሚጠቀም ከሆነ ወይ የሰጠኝ እኮ የጥቁስ ጭንቅላቴ ትልቅ ስጦታ ነው አላህ የሰጠኝ ብሎ ለሸር የሚጠቀምበት ቢሆን ያመስገኝ ነበር። ፈላ ቡደ አይቀሬ ነው ፊ ሹክሪ በማመስገን ላይ ምን ዕልም ልቀልቢ ፈላ ቡደ የማይቀር ነው ፊ ሹክሪ ማመስገን በሚባለው ውስጥ ምን ዕልም ልቀልብ አንደኛው የቀልብ ምንድነው እውቀት ነው አይደል ወዓመሊን እንዲሁም ደግሞ የአካል ተግባር ነው አይደል? የተቢዑል ዒልመ እውቀትን ተከትሎ የሚመጣ መጀመሪያ አላህ ጸጋ መሆኑን ታውቂያለሽ በቀልብሽ፣ ከዛ ደግሞ በተግባር ታዊዋለሽ ማመስገኑን አላህ በሚፈልገው ጎዳና በማዋል وهو الميل الى المنعم እሱ ምንድነው የቀልብ ማወቅ ሲባል በቀልብ ማወቅ መረዳት ሲባል ወል መይል መዘንበል ነው ኢለል ሙንዒም ኢለል ሙንዒም ጸጋውን ምን ወዳለ ወደ ሰጠው ወሙሐበቱ መውደድ ነው ወልኹዱዕ ለሁ ለሱ ምን ማለት ነው መተናነስ ነው ይላል هذا وصلى الله على نبينا محمد وعلى آله وصحبه